إيه كفل سمنت يا خلاق تمهرتنا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين ودي ود جنتا تكتتاوج السلام عليكم ورحمة الله وبركاته بارك الله فيكم أخلاقا عند سوء በራሱ ላይ ለማምጣት መውሰድ ካለባቸው እርምጃዎች አንዱ አቂዳውን ማስተካከል ነው ብለን ጀምረን አንድ ሶስት ነጥቦችን ማየታችን ይታወሳል። ዛሬ የምናነሳቸውም ነጥቦች ይኖራሉ። በመጀመሪያ ደረጃ አተድሪቡ ልዓመሊ ወሪያደቱ ንፍስያ ያኒ ራስን ተግባራዊ ስልጠና ውስጥ ማስገባት ሌላኛው መልካም የሆኑ አክላቆችን መልካም የሆኑ ስነ ምግባሮችን ከምንሸምትበት መንገድ አንዱ ነው ተግባራዊ ልምምድ ውስጥ ህይወትን ማስገባት ይህ ተድሪብ አልዓመሊ ይህ ተግባራዊ የሆነ ልምምድ እነ ሙማረሳ በተጨባጭ መሬት ላይ የሌለውን አኽላቅ ለማስገኘት መለማመድ ዋጋ ያስከፍላል። ምክንያቱም የሰው ነፍስ ማለት ነው የምትፈልገው ነገር አለ። እሷ ሁል ጊዜም ስሜትን ነው የምትከተለው። በተፈጥሮ ወይም ከዚህ በፊት እሱ ጋር ያለው ስነ ምግባር አለ። ጥሩም መጥፎም ይሄ ከአካሉ ጋር የተላመደውን የተዋሐደውን በቀላሉ ከእሱ የሚንጸባረቀውን ስነ ምግባር ወይም ጸባዩን ለመቀየር ጥረቱ ሲጀመር ቀላል አይሆንም። መጀመሪያ አካባቢ ላይ ማለት ነው። ትግል ነው። ከምትፈልገው ነገር ወደማትፈልገው ነገር በስልጠና በልምምድ ለማስገባት የሚደረግ ትግል ነው። ሰውየው ሌላን ባህሪ ወይም ደግሞ ሌላን ገጽታ መገንባት ነው የሚፈልገው። እኔ ባህሪዬን አሻሽላለሁ ብዬ ከተነሳው ለዚህም መውሰድ ያለብኝ እርምጃዎችን መውሰድ ከጀመርኩኝ፣ ተግባራዊ ልምምድ ውስጥ ራሴን ካስገባውኝ በቀጥታ ጦርነቱን የጀመርኩት ከነባሩ የኔ ገጽታ ጋር ነው። ነባር ጸባይ ያለኝ እንበልና የመቆጣት ትክስት የማጣት የንፉግነት ወዘተ እነዚህ አብሮኝ ያሉ ሰውነቴ የተላመዳቸው ነገሮች ከመሆናቸው የተነሳ አብሮኝ የቆዩትን እነዚህን ለረዥም ጊዜ ከኔ ጋር የተላመዱትን ባህሪያቶችን በአንድ ጊዜ መላቀቅ አልችልም። በአላህ ፍቃድ ውሳኔ አድርጌ ከነዚህ ክፉ ባህሪዎች መላቀቅ አለብኝ፣ ጸባይን መለወጥ አለብኝ ብዬ ወስኜ ግን እነዚህን እርምጃዎች ደረጃ በደረጃ መውሰድ ከጀመርኩኝ ምንም እንኳን ዋጋ ቢያስከፍለኝም ሄዶ ይሄ አዲሱ ባህሪ ከሰውነቴ ጋር ተላምዶ ያኒ ተዋውቀን በቀላሉ ከእኔ ላይ መንጸባረቅ የሚጀምሩበት ወይም ደግሞ የሚሆኑበት ጊዜ ግን ይመጣል ማለት ነው። የሚከፈለው ዋጋ ተከፍሎበት ይሄን ባህሪ ማምጣት ይቻላል። አዎ ወሂነ ተተመከኑ ፊ ንፉስ في النفس تكون بمثابة الخلق الفطري ታዲያ ይህን አስተካክለ በውስጥ ውስጥ ላይ ማለት ነው ይሄ አዲሱ ገጽታ ወይም አዲሱ ባህሪ አዲሱ ጸባዬ ቦታ ይስይዝ ማለት ነው ልክ በተፈጥሮ እንዳገኘሃቸው ባህሪያቶች ይቀሉሃል ይቀሉሃል ማለት ነው ለተግባር ይቀላሉ እንግዲህ በተፈጥሮ ያለን ያለን መጀመሪያ አካባቢ ላይ ያሉን ጥሩ የሆኑ አክላቆች ለነዚህ ትሬኒንጎች ማለት ነው ጥሩ ስነ ምግባርን ለማምጣትና ራስን ለመለወጥ በሚደረገው ትግል ውስጥ ወሳኝ ናቸው ብለናል። ከዚህ በፊትም እንዳየ ነው። ምክንያቱም የምትቀበል ናት። ሰውየው እንዲሻሻል ወደ ጥሩ ደረጃ እንዲመጣ የምታደርግ መሰረት ናት ማለት እንችላለን። በተፈጥሮ ያለው ትንሽም ቢሆን ውስጡ ያለው በራሱ ጊዜ ደግሞ በዚህ በስልጠናና በልምምድ በትምህርት መቀየር ሲፈልግና ሲሞክር ያቀሉለታል። በቀላሉ እንዲሳካ ያደርጉለታል ማለት ነው። አዎ አላህ ስብሓነ ወተዓላ ያገራለት ሰው እነዚህ ነገራቶች ቀላል ናቸው። እንዳልኩት መጀመሪያ ላይ የተወሰነ ለተወሰኑ ጊዜያቶች ይከብደዋል። ነገር ግን አንድ ሰው መቼም ያው ፕላን ነው ማድረግ ያለበት፣ ማቀድ አለበት። እኔ ከነዚህ መጥፎ ባህሪያቶቼ ጋር መኖር የለብኝም፣ መቀየር አለብኝ፣ መለወጥ አለብኝ፣ ልላቀቅ ይገባል ብዬ እኔ ከወሰንኩኝ የሚያቅተኝ ነገር የለም ማለት ነው። ከዛ በኋላ ምንድን ነው ደረጃ በደረጃ መውሰድ ያለብኝን እርምጃ ተግባራዊ የሆኑ እርምጃዎችን መውሰድ ከጀመርኩኝ ደግሞ በራሴ ላይ እያየው እሄዳለሁ ማለት ነው። ለውጡን ማልደርስበት ነገር የለም። ዋጋ ያስከፍላል፣ ነገር ግን መከፈል አለበት ማለት ነው። ያ አዲስ ገጽታ ሌላ ሰው መሆን ነው የምትሞክረው። የድሮ ባህሪህን ትተህ አሁን ሌላ እንደ አዲስ ራስን መገንባት ነው የምትፈልገው እና ቀላል አይሆንም ማለት ነው ሂደቱ። ነገር ግን ውጤቱ ደግሞ ምንድን ነው የሚሆነው ሌላ ሰው ሆነ ስለምትመጣ ሌላ ሰው ወደ የምትመኘው የምትፈልገው ደስተኛ ወደሚያደርግ ወደ በጣም ምርጥ ሰው እየመጣ ነው ማለት ነው ያን አይነት ሰው ነው የምትገነባው ውስጤ ላይ ማለት ነው በአዲስ መልክ እንደዚህ አንተ ራሴ እንደምትፈጥረው አይነት ነገር ነው እንግዲህ አዲስ አዲስ የሆነ ሰውን እንደ መፍጠር አይነት ተደርጎ ይቆጠራል ማለት ነው ምክንያቱም አዲስ ባህሪ ነው የምታስገኘውና ማለት ነው ይሄ ደግሞ ይቻላል ይቻላል ባይቻል ኖሮ ባይቻል ኖሮ አላህ ስብሓነ ወተዓላ ባላዘዘ ነበር ማለት ነው ባላዘዘ ነበር የሰው ልጆች ራሳቸውን ማስተካከል ይችላሉ ነቢ ስለ ላሁ ለ ወሰለም ምን ይሉ ነበር ወመን የስተዕፊፍ የዕፍሁ ላህ ወመን የስተግኒ ዩኒሁ ላህ ወመን የተሰበር ዩሰብርሁ ላህ ይሉ ነበረ ومن يستعفف يعني ጥብቅ የሆነ ሰው عفيف የሆነ ሰው የሚብቃቃ ያኒ ይሄ ጥብቅነት ማለት ነው። ቁጥብ የሆነ ሰው ቁጥብ የሆነ ሰው አላህ ስብሓን ወተዓላ ምን ያደርገዋል? ይረዳዋል። ይህን የሚያደርግ ሰው ጥረት የሚያደርግን ሰው አላህ ይረዳዋል ማለት ነው። እንደዚሁም የሚብቃቃ ሰው ማለት ነው። የሚብቃቃ ሰው ለምሳሌ ወደ ልመና የማይሄድ ባለው የሚደሰት እኔ ጋ ያለው ይበቃኛል አልሐምዱሊላህ የሚል ሰውን ማለት ነው አላህ ስብሓን ወተዓላ ያብቃቀዋል አላህ ከሰው ያብቃቀዋል ማለት ነው ይረዳዋል አሁን ወመን የተሰበር እንደዚሁም ትዕግስት የሚያደርግና በትዕግስት ላይ የሚታገል ሰው ማለት ነው አላህ ይወፍቀዋል ትዕግስትን ከእነዚህ ሀዲሶች ምንድን ነው የምንረዳው ሰው ቁጥብ ለመሆን ጥብቅ ለመሆን ትዕግስተኛ ለመሆን የሚያደርጋቸው ጥረቶች እንዳሉ ነው። ሰው ይጥራል። ይሄን ይሄ ሸሪያ በበሸሪያ መደገፉ ነው የምናየው። ለምን የሚቻል ነገር ነው። ሰው መስተካከል ይችላል። ወደ በጎ ነገር መምጣት ይችላል። ጥሩ መሆን ይችላል። ያኔ ጥረቱን ካደረገ የማይሆን ነገር አይታዘዝም ማለት ነው። አልዕልሙ ብተዓሉሚ ይላሉ። ዕልም የሚገኘው በመማር ነው። በመማር ነው። ስትማር ነው የምታገኘው። ካልተማርክ ልታገኝ አትችልም። ለዚህ ነው ወደ እውቀት የሚቀሰቀሰው ማለት ነው። ስትማር ትለወጣለ፣ ስትማር ታውቃለ ከማታውቀው ወደምታውቀው ትሸጋገራለህ። በዚህም በጣም ትክክል ያሉ ነገሮችን ሁሉ እየተውክ ወደ ትክክለኛ ነገር የምትሸጋገርበት ነገር ይሆናል ማለት ነው እና ቡኻሪ እና ሙስሊም በዘገቡት ሐዲስ ማለት ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን ነበር ምን አንድ ሰው ከአንሳር የሆነ ሰው ነቢዩ ስለ ላ ሰለም ይጠየቀዋል። ሰጡት፣ የለመነውን ሁሉ ሰጡት። ثመ ሰአሉሁ አሁንም ጠየቀ። ፈአጡሁም ሐታ ነፈደ ማ ዒንደሁ እሳቸው ጋር ያለው ነገር ሁሉ እስኪያልቅ ድረስ ሰጡ። ፈቃለ ለሁም ሂነ አንፈቀ ኩሉ ሸይን ብየድሂ ሁሉን ነገር ነቢ ስ ሰለም በእጃቸው ሰጥተው ከጨረሱ በኋላ ምን አሉ? ማ የኩኑ ዒንዲ ሚን ኸይሪን ፈለን አዳኪሩሁ አንኩም እኔ ከእናንተ ከልክዬ ራሴ ጋር አስቀርቼ ማለት ነው የማደልበው ወይም ደግሞ ድል የማስቀምጠው ነገር የምቋጥረው ነገር የለኝም አሉ ነቢ ስለ ሰለም። ነገር ግን አሉ ومن يستعفف يعفه الله ነገር ግን የሚቆጥብ የሆነን ሰው አላህ سبحانه وتعالى ይረዳዋል አሉ ومن يستغن يغنه الله የሚብቃቃንም ሰው እንደዚሁ ከሰዎችም አላህ ስብሓን ታላ ያብቃቋል አሉ ወመን የተሰበር ዩሰብርሁ ላ ማለት ይሄን ሀዲስ ተናገሩ ወማ ዑዕጥየ አሐዱን አጣአን ኸይረን ወአውሳዕ ምን ሰብሪ አንድ ሰው ደግሞ ከሚሰጠው ስጦታ ውስጥ ማለት ነው ሰብርን የሚያክል ስጦታ የለም አረ ነቢ ሰለም ሰብርን የሚያክል ስጦታ የለም አሉ እንግዲህ ምንድን ነው ያደረጉት? ምሳሌ ነቢዩ ስለ ላሁ ወሰለም ወደ ስልጠና ነው የሚያመራው አይደለም። እናንተ አሁን ዝም ብላችሁ ስጡኝ አለ፣ አሁንም ሰጡት፣ ስጡኝ አለ፣ ሰጡት፣ ስጡኝ አለ፣ ሰጡት። አጠግብም ነፍስ አጠግብም ማለት ነው። ከዛ ነቢ ሰለም ምንድን ያደረጉት? እኔ ብኖረኝ አሉ አሁንም የሚቆጥበው ነገር የለም እሰጣችሁ ነበር። ከሪም ነበሩ እሳቸው ያላቸውን ሁሉ ነው የሚሰጡት። የዚህ ችግር የለብኝም። ነገር ግን የሰው ልጅ ማለት ነው የሚሻለው ምንድን ነው? ይህን ዝም ብላችሁ ስግብግብነትን አምጡ በቃ መጠየቅ ምናምን አይደለም። ያኒ መከሰብ ያለባቸው መላበስ ያለባቸው ባህሪ ምንድን ነው? እስትግና መብቃቃት፣ ከሰው መብቃቃት ማለት ነው። ከልመና ከልመና መብቃቃት፣ ቁጥብ መሆን የዚህ አይነትን መልካም ባህርያቶችን ማምጣት አለባችሁ በማለት ነቢዩ ስለ ላሁ ወሰለም እነዚህን ሰዎች ይመክሩ ነበረ ይሄ ደግሞ በጣም ወሳኝና በጣም አስፈላጊ የሰው ልጆችም ደግሞ ሊያደርጉት ያኒ ሊያመጡት ሊከስቡት የሚችሉ ነገር መሆኑንም በዚሁ እግረ መንገዳችንን ልንረዳ እንችላለን ማለት ነው። ባይሆን ኖሮ ነቢ ስላ ሰለም በዚህ ነገር ላይ አያለማምዱም ነበር። ታዲያ ሰውየውም በኺል ከሆነ ለምሳሌ ንፉግ ከሆነ ስስታም ከሆነ ከዚህ ስስታምነቱ ቀስ በቀስ እየሰጠ ዳሬ ትንሽ ይሰጣል፣ ነገም ይሰጣል፣ እንዲህ እንዲህ እያለ ማለት ነው መስጠትን እየወደደ እየተለማመደ ከዚህ መጥፎ ነገር ተላቆ ወደ መልካም ነገሩ ይመጣል ማለት ነው። ራሱን አሻሽሎ መጨረሻ ላይ ጥሩ ሰው ወደ መሆን ይመጣል ማለት ነው። እንግዲህ መጀመሪያ አካባቢ ላይ ይሄ ነገር ሊከብድ ይችላል፣ ቅድም እንዳልነው። መጨረሻ አካባቢ ላይ ግን እየተለማመድክ የራስ የራስ አንድ አካል እያደረግኮ ትመጣለህ። ከአንተ ጋር ይዋህዳል። ከአንተ ጋር ያኒ በደንብ ይጣጣማል ማለት ነው። ያ ባህሪ ያንተ ባህሪ ታደርገዋለህ። አዲስ የሆነ ባህሪን ገነባ ማለት ነው። ስለዚህ ከዚህ ምንድን ነው የምንረዳው? ተፈጥሮ በተፈጥሮ አላህ ስብሓን ወተዓላ የሰጠን ባህሪ የመጀመሪያ ማለት ነው የምታደርገውን ጥረት ወይም ደግሞ ልፋት ያቀልልሃል። በቀላሉ ቶሎ ብለህ ወደዚህ መልካም ነገር ወደዚህ ወደሚፈለገው ባህሪ መምጣት ትችላለ ማለት ነው ያ ውስጥ ካለ ያ ከሌለ ግን ትንሽ ምን ያደርገዋል መንገዱን ያከብደዋል እኩል አይደለም በመጀመሪያ በውስጡ ጥሩ የሆነ ነገር ያለ ሰውና ምንም የሌለ ባዶ የሆነ ሰው ወይም ደግሞ በሌላ በተቃራኒ መጥፎ ባህርያቶች የተሞላ ሰው እኩል አይደለም እኩል አይደለም። አዎ። ስለዚህ ምንድን ነው መደረግ ያለበት ማለት ነው? አንድ ሰው ይህን ባህሪውን ለማስተካከል ቆሻሻ የሆኑ ወይም ደግሞ የተወገዙ የሆኑ ባህሪያቶችን ቀስ በቀስ ማለት ነው እየተለማመደ ራሱን እያሰለጠነ መምጣትና መላቀቅ ከዛ መውጣት ይጠበቅበታል ማለት ነው። ሌላው التفكير في آثار المترتبة على حسن الخلق እንግዲህ በጥሩ ስነ ምግባር ላይ ወይም ጥሩ ጸባይን በተመለከተ ያሉ አሳሮች ያኔ ስለ ማሰብና ማስተንተን ያስፈልጋል። አለልመርእ አን የተዘከር ዳኢመን ሁል ጊዜ ማስታወስ አለበት። እንደዚሁም ደግሞ እነሱ የሚያስገኙትን ሚንዳ ወይም ደግሞ አጅርንም ማሰብ መቻል አለበት። አን ነዋስ ብኑ ሰምዓን ረዲየላሁ አንሁ ቃል ከነዋስ ብኑ ሰምዓን ማለት ነው ረዲየላሁ አንሁ ቃለ ምን አለ ሰአልቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የአላህም መልእክተኛ ጠየቅኩኝ ይላል አኒል ብር ወልኢስም ከመጥፎና ከመልካም ነገር አኒል ብሪ ወልኢስሚ ከመጥፎና ከመልካም ነገር ጠየቅኳቸው ይላል ከዛም ነቢዩ ስለ ላሁ ሰለም አልብሩ ብር ማለት መልካም ማለት ሆስኑል ኮልቅ ጥሩ ስነ ምግባር ነው ጥሩ ጸባይ ነው አሉኝ ይላል ወልኢስም መጥፎ ብሎ ማለት ደግሞ ما حاك في صدرك وكرهت أن يطلع عليه በልቤ ውስጥ ማለት ነው የሚመላለስ እና ሰዎች እንዲያዩ ወይም ደግሞ እንዲያውቁብህ የማትፈልገውን ነገር ነው አሉት ሰው ይሄ ፎርሙላ ነው ምንድን ነው መጥፎ ነገር ተብለ ብትጠየቅ ወይም ራስህን ብትጠይቅ አንድ የምትሰራውን ስራ ሰዎች እንዲያዩብህ ካልፈለግ አይብ ከመሆኑ አንጻር ማለት ነው እንጂ ኢክላስን በመፈለግ አይደለም ምክንያቱም ሰው መቼም ሙክሊስ የሆነ ሰው በእርግጥ ብዙም ባይኖርም ይሄም ያው ወሳኝ ነጥብ ነው መልካም ስራዎችን ሲሰራ መደበቅ አለበት ሰደቃውን ሁሉ ነገሩን ليل ሲቆም እንደሚጾም እንደዚህ መልካም ስራዎችን እንደሚሰራ ማወጅ የለበትም በኢክላስ ነው መሆን ያለበት ይሄኛው በድብቅ ሲሆን ይመረጣል ማለት ነው። አሁን እዚህ ጋር የተፈለገው ይሄኛውን አይደለም። ይሄኛውንማ ሰው ሲያቅበት አይጠላም። አስለን እንዳውም ደስ ይለዋል፣ ደስ ይለዋል እንጂ አይጠላም። መልካም ስራ እየሰራ በእክላስ እየደበቀ ማለት ነው። ከዛ በኋላ ሰዎች ሲያዩት ይህ ሰው የሚከፋው ከሆነ ሐቂቃ ይሄ ሰው በምድር ላይ ካሉ ትላላቅ ሰዎች አንዱ ነው። በጣም ሙክሊስ ነው ማለት ነው። እና ይሄኛው ግን ምንድን ነው ወንጀልን ስትሰራ መጥፎን ነገር ስትሰራ ሰዎች እንዲያዩም አትፈልግም እንደዚሁም ደግሞ ምንድን ነው እንዲያውቁብህም አትፈልግም ውስጥ የራሱ አንተ ምቀኛ መሆንህን ሙተከብር መሆንህን ንፉግ መሆንህን እንደዚህ ሀታ የልብ ውስጥ ያሉትን እንኳን ሰዎች እንኳን የማያውቁትን እንድታወቅብህ አትፈልግም ለምን ታውቃለህና ማለት ነው አንተ ራስህ ልብ አይረጋጋም፣ ልብ አይረጋጋም፣ በዛ ጉዳይ አይደሰትም እና ይሄን ነገሩኝ ይላል አቡ ደርዳ ረዲየላሁ አንሁ ቃል ቃል ረሱሉላህ ሰለላሁ ዐለይሂ ወሰለም አስቀሉ ሸይን ፊል ሚዛኒ ሑስኑል ኹሉቅ። አቡ ደርዳ ከነቢዩ ስ ሰለም ምንድን ነው የዘገቡልን? በሚዛን ላይ በጣም ከባድና ሚዛን የሚደፋ ሚዛን የሚደፋ ነገር ክብደት ያለው ምንድን ነው? ጥሩ ጸባይ ነው። ጥሩ ጸባይ ነው። إن أكمل المؤمنين إيمانا أحسنهم خلق على النبي صلى الله عليه وسلم يعني ከሙእሚኖች ማለት ነው ሙሉ ኢማን ያለው ሰው ጸባዩ ጥሩ የሆነ ነው ጸባዩ ያማረ ነው ያማረ ስነ ምግባር ባለቤት የሆነ ሰው ነው ብሎ ተናግሩ በዚህም የጾመኛና የሌሊት የሚቆምና ቀን የሚጾምን ሰው ደረጃ ያገኛል ነው ያሉት ነቢዩ ስለ ላሁ ወሰለም እና በሌላ ሀዲስ ዝምድና መቀጠል እንደዚሁም ጥሩ ስነ ምግባሮች፣ ጥሩ ጸባዮች ማለት ነው፣ ጥሩ ርብትና እነዚህ ምድር ከሚያሳምሩ ነገራቶች፣ ሰፈርን ከሚያሳምሩ እድሜን ከሚጨምሩ ነገሮች ናቸው። እድሜን ከሚጨምሩ ነገሮች ናቸው ማለት ነው። እና ምንድን ነው ይሄ እዚህ ጋር የተነሳው ነጥብ? ይሄ ተፍኪር ማለት ነው። ይሄ ማስተንተን ይሄ የጥሩ ስነ ምግባር ጥቅሙ ምንድን ነው ብለ ብታስተነትን ይቀሰቅሰሃል። ይሄ ያን ጥሩ አክላቅን ወደ ራስ እንድታመጣ ከሚያግዙ መሳሪያዎች አንዱ ነው ማለት ነው። ምክንያቱም ሾፍ አላህ ዘንድ ትልቅ አጅር የሚያስገኝ ምንድን ነው ከተባልክ ጥሩ ጸባይ ነው። ጥሩ ጸባይ ነው። መልካም ብሎ ማለት ምን ማለት ነው ሲባሉ ነቢ ስ ሰለም ሲመልሱ ምንድን ነው የመለሱት ሑስኑል ኮሎቅ ጥሩ ጸባይ ነው ያሉት ይሄ የምግባር መሻሻል ወይም ደግሞ ጥሩ መሆን የጥሩ ጸባይ ባለቤት የጥሩ ስነ ምግባር ባለቤት መሆን ይሄን ነገር ያስገኛል አላህ ዘንድ ከማንኛውም ነገር የበለጠ ደረጃይን ከፍ ያደረግልሃል አጅርህን ከፍ ያደረግልሃል የተወደድክ ትሆናለ ምድር ላይ ሁሉ በጣም በርካታ ሚንዳዎችን ታገኝበታለ ሰው ዘንድ ትወደድበታለ ሐያትን ጣፋጭ ታደረግበታለ ማለት ነው። እነዚህ ሁሉ ሊመጡ የቻሉት በጥሩ ጸባይ፣ በመልካም ስነ ምግባር ነው። ስለዚህ እነዚህን ማስተንተን እንደው ምንድን ነው ቢሰራ መልካም ነገር አላህ የሚወደው መሆን ያለበት ብዙ አጅር የሚያስገኝልኝ ምንድን ነው ብለ እነዚህን ማስተንተኑ ወደ ጥሩ አክላቅ እንድትመጣ ከሚያደርጉ ወይም ጥሩ አክላቅን እንድትሸምት ከሚያደርግ አንድ መንገድ ነው ማለት ነው እንግዲህ እነዚህ ነጥቦችን ለዛሬው ካየን ይበቃል አላህ ስብን ወተላ ቢመኒህ ወከረሚሂ አላህ ያግራልን ራሳቸውን አሻሽለው መርካም የተባለውን ስነ ምግባር ገንብቶ ምርጥ ከሚሆኑ ሰዎች አላህ ያድርገን። በሌላ ድረስ እስክንገናኝ ወብላሂ ተውፊቅ ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።